ግሩፕ የሱ የራሱ نزر ማለት جماعة ማለት ነው። እላ ጀማዓ ግሩፕ ብለዋል። እላ ነዝሩን ግሩፕ እንጂ የሱራ ትንሽ group ብቻ ናት ታሪክ ቁጥር ውስጥ አይገቡለት ወለነዚህ ሀዲ የለም ውጁድ ረብ የጌታ መገኘት የካደ የተቃወመ የለም እላ ነዝሩን ግሩፖች እንጂ يسير ቀላል ትንሽ قليل ማለት ነው። من البشر ከሰው ልጆች ትንሽ group ኦች ሲቀሩ ማንም የካደ የለም። ትንሽ group ብቻ ናቸው የካዱት ጭራሽ በውሉህያ ብቻ አይደለም እነሱ የካዱት ጌታ የሚባል በዓለም ላይ የለም ነው ያሉት። በቃ ይችን ዓለም እንደነ ማርክስና ሌኒን እነ ማርክስ ምንድን አለ? እምነት ማለት ለሰው ልጆች የሰው ልጆች የማደንዘዣ እጽ ነው ነው ያለው። የማደንዘዣ እጽ ነው። በቃ እምነት የሚባል ነገር የለም። እነል በሸራ የሰው ልጆች ከለቁላህ ፈጣሪን ፈጠሩት በአእምሯቸው እንጂ ወማ ከለቀ አላሁል ያው በቋንቋው ነው የተናገረው፣ በአረብኛ ትርጉሙ ነው ያነበብኩት። እነሱ ፈጣሪን ፈጠሩት እንጂ ፈጣሪ እነሱን አልፈጠራቸውም ነው ያለው። እሳተ ጋሞራውን ሲያዩ ማዕበሉ ሲመጣ አውሎ ንፋሱ፣ ጦርነቱ፣ ረሃቡ፣ ምን ቀውጥ ሲያደርጋቸው ከዚህ ነገር ጀርባ የሆነ ኃይል አለ አሉና አሰቡ። ወደ እሱ መሸሽ ጀመሩ። በጭንቀታቸው መወጫ ማለት ነው። እነሱ ፈጠሩት እንጂ እሱ አልፈጠራቸውም። ሀዳ ነው ምን ከአቅሎ የመጣ ነው አይደል? መጨረሻ ላይ ራሱ ምን ይላል መጥ ሳይንቲስቶች ምን ምን ከዚህ ነገር ጀርባ እንደዚህ ስርዓቱን ከጠበቀ ዓለም ጀርባ የሆነ ኃይል አለ ይላል። ያምና የግድ መጨረሻ ላይ ይሄው እንቀራ ወለም ይካድ የካደ የለም፣ በፍጹም የካደ የለም። وجود الرب የጌታን መኖር የተቃወመ የካደ የለም። إلا نزر إلا إلا جماعة። group እንጂ يسير ቀላል አነስተኛ من البشر ከሰው ልጆች ማን ማንን ይመስል كفرعون ፈርዖንን ይመስል እንዴ ما علمت لكم من إله غيري أنا ربكم الأعلى ራሱን እኮ መርጦ መልምሎ ታላቁ ጌታችን እኔ ብሏል። እሱ ብቻ ሲታ አንድ ወልሙላሂደቱ ደህሪይን ዘመነኞች ሲቀሩ ዘመን አምላክ ነው። ዘመነኞች ማለት ዘመን አመጣን ዘመኖች እናልባለን። መተካካት ብቻ ነው ብቻ ነው አያቴ አባቴን ወለደ ሄደ ለቆ አባቴ ደግሞ እኔን ወልዶ መሄድ ነው ወይ ሄዷል። እኛ ደግሞ ወገን እየተወላለደ የሰው ልጅ ይፈታል እንጂ የለም ዓለም ፍጻሜ መጀመሪያ መጨረሻ የሚባል ነገር የላትም ይላሉ ملاحدة الدهرية ዎች። አንድ ሰው ራሱ በ36 ሺህ ዓመት ሌላ ሀገር ላይ መልሶ ይወለዳል። የሂንዱ አውሮፓ፣ የአውሮፓ አፍሪካ፣ የአፍሪካ አውሮፓ ቀያየራል የሚሉም አሉ። تفسير ابن كثير ላይ አሉ بعض من الهنديين የሚያምኑት አንዳንድ እምነት ነው። ወለመጅሐድ ውጁድ ረቢ የጌታን መገኘት የካደ የለም ኢላ ነድሩን ጀማዓ ግሩፕ እንጂ يسير አነስተኛ ምንል በሸር ከሰው ልጅ كفرعون ፊርዓውንን ይመስል والملاحدة الدهرية የዘመነኞች ከሃዲያን ሲቀሩ ዘመነኛ ከሃዲያን የሚባሉት ማለት ነው። ከዘመን ጋር የተያዙ ከጊዜ ጋር ወማ ይህልኩና እለ ደህሩ ዘመን እንጂ አያጠፋንም ብለዋል። ፈጣሪ የሚባል እኛን የሚገል የሚወስድ የለም፣ ያመጣንም የለም። ጊዜ ያመጣን ጊዜ ይወስድናል ነው ጊዜውን ብቻ ነው የሚቆጥሩት። ሁለት group አገኘን አይደል? ፊርአውን ተከታዮቹ ሙላሂደተ ደህይን ሶስተኛ ደግሞ ወሹዩዒይን ሶሻሊስቶች የሚባሉት ሶሻሊስቶች የሚባሉት እነሱም ይሄ ማርክስና ሌኒን ያልኳቸው ርዕዮተ ዓለም ነው። እነሱ ሶቪየት ህብረት። ኮሚኒስቶችም አሉ፣ ማቴሪያሊስቶች አልማንያዎችም አሉ። ግን بعضهم ነው አብዛኛው ይህን አይነት እምነት አለው ማለት እንጂ ሶሻሊስት ሀገሮች ሁሉ እንደዚህ ናቸውም ለማለት አይደለም። ጌታ መኖሩን ያምናሉ፣ ሌላ ነገር ግን ይቀላቀሉበታል። والشيوعيين ሶሻሊስቶችን ይመስል እነዚህ ናቸው። إلا نزر يسير من البشر የተባሉት ፊርዓውን الملاحدة الدهريين والشيوعيين في هذا الزمن በአሁን ዘመን ሶሻሊስቶች እነዚህ እነዚህ ብቻ ናቸው የጌታ መኖር ፍጹም የካዱ። ሌላው ግን ጌታ አለ ይላምንና በአምልኮ ነበር የሚያጋራው። እነዚህ ግን وجود رب የጌታ ሙሉ በሙሉ መገኘቱን ጥያቄ ምልክት ውስጥ አስገብተውታል። ተግባባን ማን ማን ናቸው? ፊርዓውን እ ሙላሂደተ ደህርይን እ ሹዕይን في هذا الزمن እሺ ወጁሁዱም ክህደታቸው ደግሞ ቢሂ የአላህን መገኘት መካዳቸው በምን ምንድን ነው? ሚን ባቢል ሙካበራ በትዕቢት መወጠር ነው፣ እንቢተኝነት ነው። ሚን ባቢል ሙካበራ በትዕቢት መወጠር ነው። አላምንም ድርቅ የማለት ድርቅና ነው። ሚን ባቢል ሙካበራ በትዕቢት መወጠር ድርቅና ነው። ወይላ አለበለዚያማ ፈሁም እነዚህ ሰዎች ፈርዖንም ራሱ ሙላሂደተ ደርይ ሺዕዮችን ሙጥሩ ይገድላቸዋል፣ ይገደዳሉ። ለልቅራት ለማመን ይገደዳሉ። ሲባጢንህም በውስጣቸው ለማመን ይገደዳሉ። ይህ ስርዓትን የጠበቀ ዓለም ድንገት ተገኘ ማለት ወረ በጣም ያዳግታል ይላሉ። አሁንም እኮ ተመራምረው ተመራምረው ምን ላይ ደርሰዋል? ከዚህ ከረጠቀ ዓለም ጀርባ የሆነ ሀያል ነገር አለን አለ። ብቻ ነገርም ይበሉት የሆነ ነገር እንዳለ አምነዋል። ውስጣቸው አስገድዳቸዋል። የግድ ወጅሁድሁም ክህደታቸው ይህ የአላህን መገኘት መካዳቸው من باب المكابرة ድርቅናና በትዕቢት መወጠር ነው። የዛ ውጤት ነው። وإلا አለበለዚያማ በትዕቢት ስለተወጠሩ እንጂ فهم እነዚህ ሰዎች ፊርዓውን መላሒደተ ደህርይን ሹዕይን ሙጠሩን ይገደዳሉ። ሊልቅራሪ ብሂ በአላህ ለመኖር በመኖሩ ለማመን ይገደዳሉ። ፊባጢኒህም በውስጣቸው ይገደዳሉ። ወቀራረቲ ንፉሲህም ውስጣቸውም የሚረጋጋው በዚህ ላይ ነው። አዎ አለ የሆነ ኃይል የሚለው ነው የሚያሳምናቸው። ወቀራረቲ ንፉሲህም ውስጣቸው የሚረጋጋው የሚጸናው በዚህ ነው። ግን በመላሳቸው እምነቱን ስለጠሉት ብቻ ይጠቀሙበታል። ውጭ ላይ ውስጣቸው የሆነ ነገር ይነገራቸው። ወቀራረቲ ሲባጥን ይሄ ወቀራረቲ ንፉሲህም ውስጣቸው የሚረጋጋው በዚህ ነው። ከማ ቃለ ተዓላ አላህ ራሱ ነግሮናል። ለዚህ ደግሞ ሰዎች የኔን መኖር ቢክዱም እንኳን ከውስጣቸው ከአንጀታቸው ከልብ በመነጨ የካዱ እንዳይመስላችኋል። ምን አለ? ወጀሃዱ ካዱ ቢሃ በኔ ተአምር በኔነት እኔ በመኖሬ ካዱ ወስተይቀነትሃ አንፉሱሁም ወስተይቀነትሃ ግን እርግጠኛ ናት አምናለች። አንፉሱሁም ነፍሳቸው ግን አረጋግጣለች ስለኔ መኖር። እነሱ ግን ካዱ። የካዱት በምን መሰላችሁ? ዙልመን በበደል ወዐድወል በትዕቢት በመወጠር በእንቢተኝነት ውስጣቸው ያምናል ማለት ነው። አላህ ራሱ ነገረን። ወጀሐዱ ቢሃ ተውሂደል ሩቡብያን ካዷት። የኔም መኖር ካዱ። የሙታን ተአምር ካዱ። ከኔ መምጣቷን ወሰይቀነተሃ እርግጠኛ ሆናለች። አንፉሱሁም ውስጣቸው ነፍሶቻቸው እርግጠኛ ሆኗል በኔ መኖር። እየገባችሁ ነው። የካዱት በምንድን ነው? ዙልመን በበደል ነው። እያወቁት መካድ ነው በደል የተባለ ወዐድ ወዑሉወን በትዕቢት ስለተወጠሩ ዑሉው የበላይነት ስለተሰማቸው ለምንበርከት እንደ ደግሞ ለነቢ የራሳችን ሩዮተ ዓለም ማስተማር አለብን እንጂ ለሌላ በሌላ ተጽዕኖ ስር እንውደቅ እንደለም ተጓባን አይደል? እሺ በተውሂድ ሩብያ የሚክዱት ማን ማን ናቸው? ሲቆጠሩ ነዝር የሲር ማለት ምንድን ነው? ሀደ ነዝሩን የሲር ኢላ ነዝር የሲር ወለም የጅሃዱ ቢደር ረቢላ ነዝር የሲር ነዝር የሲር ነዝሩ ማ ማዕና ነዝሩ ነዝር ነዝር ነዝር እ ስለት ነዝርም ስለት ነው፣ ይሄም ነዝር ነው። እሺ ምንድነው ልዩነታቸው? እ ልዩነት ምን ነው? ማንጎ ነዝር ያለው ዛል ነው። ጀማዓ ግሩፕ የሚለው ደግሞ ዛይ ዛይ ይሄንኛው ዛይ ነው። ይሄንኛው ዛይ ነው፣ ያንኛው ዛል ነው። እሺ ምን አላችሁኝ? ፊርዓውንን ይመስል መላሒደተ ደህያ ነዝር ማለት ግሩፕ ነው እያልኩዋለሁ። የፊር ማለት ትንሽ ሙላሂደተ ደህርዩን ሹዩዕዩን ፊ ሀዘ ዘመን አላችሁ። የነዚህ ሂደት ሚንባቢ ማዛ ከምን የመነጨ ነው? ሚንባቢል ሙካበራ ሙካበራ ምንድን ነው? አንድ ኩራት፣ ትዕቢት፣ መወጠር፣ ቢተኝነት፣ ድርቅና በድርቅና ነው የካዱት እ በድርቅና ነው የካዱት ወኢላ አለበለዚያማ ፈሁም ሙጠሩነ ለልቅራርቢ ወዕቁሉሁም ተከተሉ። ወዕቁሉሁም ልንጨርሳት ነው። ወዕቁሉሁም አእምሯቸው ወዕቁሉሁም ውስጣቸው አእምሯቸው ታሪፉ ታውቃለች አቅላቸው ያውቃል። ወዕቁሉሁም አእምሯቸው ታሪፍ ታውቃለች። ክህደታቸው ከምን የመጣ ነው? ሚን ባቢል ሙካበራ አለበለዚያማ ለሊቅራቢ ይገደዳሉ። በውስጣቸው ነፍሳችን የምትረጋጋው በዚህ ነው። አላህ ራሱ ነግረናል። ወጃሃዱ ቢሃ የካዱት ወጀሃዱ ቢሃ በእኔ ሩብያነት ካዱ ወስተይቀነት አንፉሱሁም ውስጣቸው ግን እርግጠኛ ናት ታምናለች ብሎናል። ወዕቁሉሁም ከዚህ ከቁርአኑ ላይ የወጣ ነው። ወዕቁሉሁም የእነዚህ ሰዎች አእምሮ የኔን ጌትነት አለመኖሩን እኔ ከነመኖሬ ሙሉ በሙሉ የካዱ ሰዎች አቅላቸው እንደማለት ነው። ወዕቁሉሁም አእምሯቸው ታሪፉ ታውቃለች አነ ኩለ መክሉቅ ማንኛውም ፍጡር የተገኘ ነገር ላቡደ ለሁ ምን ኻሊቅ በፈጣሪ እንደተገኘ ያውቃሉ። ያለ ፈጣሪ እንዳልተገኘ ያውቃሉ። ማንኛውም መክሉቅ ነገር አነ ኩለ መክሉቅን የተፈጠረ ነገር ሁሉ ላቡደለሁ የማይቀር ጉዳይ ነው። ምን ኻሊቅን ከፈጣሪ ነፃ አይሆንም። ያለ ፈጣሪ እንደማይገኝ ያውቃሉ። ወዕቁልሁም አእምሯቸው تعرف ታውቃለች። أن كل مخلوق ማንኛውም ተፈጣሪ ወይም ፍጡር لا بد له የማይቀር ጉዳይ ነው። من خالق ከፈጣሪ ያለ ፈጣሪ አይገኝም። ከፈጣሪ ጥሮት የለም። ፈጣሪ ያለው ማለት ነው አይደለም? ይሄ ግልጽ ነው። وكل موجود ማንኛውም የሚገኝ ነገር ሁሉ logic ነው። logic ነው። وكل موجود ማንኛውም የተገኘ ነገር ሁሉ ላቡደለው የሚሄድ ያስገኘው አካል የማይቀር ነገር ነው። ከሚያስገኘው አካል ነፃ አይሆንም። የሚያስገኘው አካል አለ ማለት ነው። የተገኘ ነገር ሁሉ ተግባባናል። አልገባችሁም? ወዕቁሉሁም አእምሯቸው ታሪፉ ታውቃለች ጠንቅቃ አነ ኩለ መክሉቅ ማንኛውም ፍጡር ላቡደ ለሁ ምን ኻሊቅ ከፈጣሪ የማይቀር ነው። ወኩሉ መውጅድ ማንኛውም የተገኘ ነገር ላቡደ ለሁ ሚን መውጅድ ከሚያስገኝ አካል ነፃ አይሆንም። የሚያስገኝ አካል አለው ማለት ነው። ላቡደ ለሁ የማይቀር ጉዳይ ነው። ሚን መውጅድ ካስገኘ የማይቀር ጉዳይ ነው። አስገኛለሁ ማለት ነው። እንደዛ ነው አይደል? በአለም ስናውቅ የሆነ የተገኘ ነገር ምን አለው? አስገኛለሁ ይሄንን ቤት ይሄንን ህንፃ ተገይቷል። መውጁድ ነው አይደል? ለኩል መውጁድ ላቡደ ለሁ ሚን ሙጂድ አስገኛለሁ እንንገር ኢንጂነር አለ ማለት ነው። ከዚህ ከምኑ ጀርባ ከህንጻው ጀርባ ህንጻው ለመገኘት ከኋላ ኢንጂነር አለ ያስገኛል። እንደዚህ ነው ዓለም وأن نظام ስርዓት هذا الكون የዚህ universe ስርዓት وأن نظام ስርዓት هذا الكون የዚህ universe ስርዓት المنضبط የተዋቀረ የሆነ የተቀናጀ በሉት ከፈለጋችሁ አልመንደቢጥ የተቀናጀ የሆነ አየሩ ኦክሲጅኑ ካርቦን ዳይኦክሳይዱ ተመጥኖ የተለቀቀው ሌላ ፕላኔት ላይ ብንሆን ህግ ነው ማለት ነው። መብራት ታድሶ አቅም አይደል ፀሐይ ጨረቃም ታድሳ አታውቅም። ስርዓቱን ጠብቆ ይሄዳል። ሁሉ የግል አለልፈለክ በተሰጣቸው ምህዋር ላይ አልጣፉም፣ እየሄዱ ነው። አላረጅም አልተቀየሩም፣ እድሳትም አላስፈልጋቸው፣ አልተዛቡብም። ቀን 48 ወይንም ደግሞ ሰባ ሰዓት ሆኖ ሌላው ደግሞ ያነሰበት ጊዜ የለም። ሌላ ሀገር ሊኖር ይችላል። እዛው ለናሱ ያሙን በቢት ነው ወአነ ኒዛመ ስርዓት ሀገል ከውን የዚህ ዩኒቨርስ ስርዓት አልሙንደቢጥ የተዋቀረ የተቀናጀ የሆነ الدقيق የረቀቀ የሆነ universe لا بد له የማይቀር ጉዳይ ነው። من مدبر አስተናባሪ አለው። حكيم ጥበበኛ የሆነ እያንዳንዱን በቦታው ማስቀመጥ የሚችል አይደለም። ከነ መብራቱ፣ ከነ አየሩ፣ ከነ ምቾቱ ምን ምን መኖር አለበት። አንተ የመሬትና የዩኒቨርሱን እኮ ብቻ አይደለም فاقرأ نفسك أولا ሽንት እንዴት እንደሚሆን ወደ ሰውነት የሚሄድ ምኑን ምኑን አቀናችሁ የአእምሮ ውስብስብነት ይህን ሁሉ እኮ ውስጣችን ራሱ የሚገርም ዓለም ነው። የረቀቀ ዓለም ነው ያለው። ወላሂ ሱብሃንአላህ ወአነ ኒዛመ ሀዘል ከውን የዚህ የዩኒቨርስ ስርዓት አልሙንበቢጥ የተዋቀረ የተቀናጀ የሆነ ዓለም አደቂቅ የረቀቀ የሆነ ዓለም ላቡደለሁ የማይቀር ጉዳይ ነው። ምን ሙደብርን አስተናባሪ ከኋላ አለው። ሐኪምን ጥበበኛ የሆነ ቀዲርን ብቃት ችሎታ ያለው አሊምን አዋቂ የሆነ ሁሉንም ያሟላል። እንደዚህ አይደል እኛ የኢንጂነር ስራ ወይንም ደግሞ ብዙ የምናወድሰውና የምንደነቅበት አለ አይደል? የሚገርም የረቀቀ ዓለም፣ መንበቢጥ የሆነ ዓለም፣ የተቀናጀ ዓለም፣ የተዋቀረ ዓለም፣ እድሜ እንደዚህ የረዘመ ዓለም፣ ደስ ይላል፣ ምቾት ያለው ዓለም። لا بد لهم من مدبر ከአስተናባሪ ነፃ አይሆንም። حكيم ጥበበኛ የሆነ አስተናባሪ አለው قدير ብቃት ችሎታ ያለው የማይቀላቀልበት عليم አዋቂ የሆነ من أنكره ይህን የተቃወመ ይህን የተቀናጀ universe ስርዓታዊ የሆነ universe ተመልክቶ መንበቢት የተዋቀረ የተቀናጀ የሆነ አለም الدقيق የረቀቀ የሆነ ዓለም አይቶ وأنكره የካደ من أنكره ይህን አይቶ የካደ فهو ይህ ሰው إما فاقد لعقله ወይ አእምሮ የለውም እብድ ነው አብዷል። ከዚህ ጀርባ ምንም የለም ያለ ይሄ አብዷል። አብዷል። ኢማ ፋቂዱን ሊዓቅል አቅሉን ያጣ ነው፣ አእምሮውን ያጣ ነው። የሚያስብ እብድ እኮ አለ አይደል? የሚያስብ እብድ አለ። ያው ዱንያዊ ስራ ላይ በጣም የረቀቁ ሊሆኑ ይችላል። በዚህኛው ዓለም ግን በጣም ትብሏል። ይሄ አቅልያ የሆነ እና ፋቂዱን ሊዓቅሊሂ ወይ አቅሉን ያጣ ነው፣ አው ሙካቢሩን ወይ ደረቅ ትዕቢተኛ ነው፣ ወይ ደረቅ ትዕቢተኛ ነው። ውስጡ እያረረ እያወቀው ገብቶት ተረድቶት አልቀበልም እስላሞችን አልከተላቸውም ለማለት ፈልጎ እንጂ ውስጡ አንድ ይሄ ነው። መን አንከረሁ የረቀቀ ዓለም እንትን የተቀናጀ ዓለም የካደ ሰው ይህ ሰው እና ፋቂዱ ለአቅልህ ወይ አእምሮውን ያጣ ፋቂዱ ለአቅልህ አእምሮውን ያጣ ነው። አው ሙካቢሩን ወይ ትዕቢተኛ ነው፣ ወይ ኩራተኛ ነው፣ ወይ ደረቅ ነው። አልጋ አውጥቶ የጣለ ያስወገደ ማለት አልጋ የወረወረ የጣለ አቅለሁ አእምሮውን የጣለ በራሱ ጊዜ ወሰፋህ ያጃጃለ ነፍሰሁ ራሱን ያጃጃለ ነው ይሄ ውስጡ እያወቀ እየነገረው ማንነት እየነገረው እያስረዳው ኧረ ዓለምና ከዚህ የሚገርም ከተራቀቀ ዓለም ጀርባ የሚገርም የሚገርም አሊም የሆነ ሙደቢር የሆነ ቀዲር የሆነ ጌታ እንዳለ ይነግረዋል ውስጡ አው ሙካቢሩን ወይ ኩራተኛ ነው ደረቅ ቀድ አልጋ አውጥቶ የጣለ አቅለሁ አእምሮ ወሰፍሃ ያጃጃለ ነፍሰው ራሱን ያጃጃለ ራሱን ያታለለ ሰው ነው። ወሃዛ ይህ ደግሞ ላይብረተ ቢህ ምንም ቁጥር ውስጥ አይገባም። ራሱን ያጃጃለ ሰው ምንም ቁጥር ውስጥ አይገባም። ወይ እብድ ነው ወይ እብድ ነው አይደል? ከሁለት ነገር አንዱ ይህን ዓለም የካደ ፈጣሪ የለም ያለ ከሁለት አንዱ ነው። ወይ ግን ፋቂዱል አቅል አም አቅሉን ያጣል አንድ ወይም ደግሞ እ አሁኑ ካፊር ነው ወይ ትዕቢተኛ ነው። ድርቅና ይዞት ነው እንጂ እሱ ያውቃል። ቀድ አልጋ አቅለሁ አቅሉን አውጥቶ የጣለ ወሰፋህ ነፍሰው ራሱን ያጃጃለ ነው። ይሄ ደግሞ ለአይብረተ ቢት ቁጥር ውስጥ አይገባም። ምንም ትኩረት የሚሰጠውም አይደለም። ተጽዕኖም የለውም። ለአይብረተ ቢት ቁጥር ውስጥ አይገባም። እንደዚህ አይነት ሰው ተጓባ ገብታችኋል? ጥያቄ ጠይቁ። ያልገባችሁ ያልተያያዘላችሁ ካለ ያልተያያዘ ካለ ጠይቁ። ሴቶች የሚሆኑ መላሒዳዎች ወዕቁልሁም አእምሮዎቻቸው ታሪፉ ታውቃለች ጠንቅቃ አነኩን ለመክሉቅ ማንኛውም ፍጥረታት ላቡደለሁ የማይቀር ጉዳይ ነው ምን ኻሊቅን ከፈጣሪ ከፈጣሪ የማይቀር ጉዳይ ነው ማለት ምንድነው? ፈጣሪ አለው ማለት ነው። ያለ ፈጣሪ እንደማይገኝ ጠንቅቆ ያውቃል አቅሞች አቅላቸው። ወኩሉ መውጁድ ማንኛውም ግን የተገኘ ነገር ሁሉ ወደ ምድር ላቡደለሁ የማይቀር ጉዳይ ነው። ምን ሙጂድ ካስገኝ ነፃ አይሆንም። ያስገኘው አካል አለ ማለት ነው። ይሄንን ያውቃሉ። አቅል አቅላቸውም እኮ ያውቃል። በሎጂክ እኮ ነው ታሳምናለህ አይደል? እንደ ዝም ብለን ተገኘን አጋጣሚ እስኪ ይሄን አጋጣሚ መጥቷል። ከዚህ ጀርባ የሚገርም ኢንጂነር አለ ከከዛሊከ ከዚህ ከረቀቀ ዓለም ጀርባ የሚገም ሌላ ኢንጂነር አለ። መሐንዲስ ብላችሁ ግን ባትገልጹት ጥሩ ነው ይላል ዑለማ። ወአነን ወዕቁሉሁም ታሪፍ ወዕቁሉሁም አእምሯቸው ታሪፍ ጠንቅቃ ታውቃለች። አነ ኩለ መክሉቅ ማንኛውም ፍጥረታት ላቡደ ለሁ ምን ኻሊቅ ከፈጣሪ ነፃ የማይሆን ወኩሉ መውጅድ ማንኛውም ግን ላቡደ ለሁ ሚን መውጅድ ካስገኝ አይጠራም ያለ አስገኛ አልተገኘም ማለት ነው። አልበቃል በተረጉምላችሁ ብተረጉምላችሁ ምን መሰላችሁ? ወኩሉ መውጁድ ማንኛውም የተገኘ አካል ላቡደ የማይቀር ጉዳይ ነው። ለሁ ለሱ ሚሙጂድን ከአስገኝ አይጠራም። ከአስገኝ የማይቀር ጉዳይ ነው ማለት ምን ማለት ነው? አስገኛለሁ ማለት ነው። ቃል በቃል እንደዛ ነው። እንትና እንደዚህ አድርገው ነው ኢማሙ አቡ ሐኒፋ ሲያስረዱት ሰውየው እስኪ በአቅል አስረዱኝ አላቸው። በሸሪዓ አያምንም ቁርአን እንደዚህ ብሏል ቢሉት አላምንላቸዋል። በአቅል አስረዱኝ አላቸው። ግልጽ ናቸው በጣም ማን ኢማም አቡ ሐኒፋ እና ነገ ነው አላቸው። ነገ ተቀጣጠሩ። ሰዓት ያዙና በዚህ ሰዓት እንገናኛለን። እሺ ሰዓቱን አሳልፈው መጡ። ለምሳሌ ሶስት ሰዓት ይባባሉ። ሶስት ሰዓት ተኩል አካባቢ ነው። ሴት እስካሁን ድረስ ታረፍ ያለው አለችው። ስለ አላህ ቢሉት ቢሉት አላምንላቸው ብሎ በቃ ድንገት ዝም ብለን ተገኘ ነው። ኧረ ፈጣሪ አለ ከኛ ጀርባ የለም እስኪ አሳምኑኝ አላቸው። ቁርአን ብሏል ብሉት፣ ሐዲስ ብሏል ብሉት። እሱ በቃ ይሄ logic ነው የሚያሳምነው አብና ለምን እስካሁን ድረስ እንደዚህ ዘገዩ ስላቸው እህ በጣም የሚገርም ነገር አጃኢብ ነገር አይታየም አሉ። ምን የሆነች መርከብ ከዛኛው ደሴት እቃዋን ጭና እዚህኛው ደሴት አራግፋ ተመልሳ ትሄዳለች አሉ። መርከቢቷ ራሷ ጭና ራሷ አራግፋ ትመላለሳለች። ራሷ ያለ ካፒቴን አዎ ገርም አንተ አቅም የለህም እንዴ? እኔ ሼክ ነህ ብዬ እኮ ነው የመጣሁት አለ። አየህ አንዲት መርከብ ከጀርባው አንድ የሚያንቀሳቀሳት አካል ፈለግክ አይደል? ከዚህ ከረቀቀ ዓለም ጀርባ ደግሞ የሚገርም ኃያል ጌታ መኖሩን በዚህ ተረዳል። እንዲሁ ዝም ብሎ ማንኛውም ነገር አይገኝም፣ አይደረግም። አልገባችሁም? አይግባችሁ። አይ ሰው በሸኹ በጣም ደስ ይላል። ኩለ የውሚን ሆ ፊ ሸእን የሚል የቁርአን አለ የሚል አያ አለ እና ሰውየው ምን ባለስልጣኑን ብሎ ጠየቃቸው። አላህ ምን እየሰራ ነው ብሎ ጠየቃቸው። ሌሎች መሻይኾች ተጠይቀው ተጠይቀው በቃ እሳቸው ይመልሱታል ተብሎ እኔ መልስልሃለሁ አሉ። ምን ውስጥ እያስገባችሁ ነው? ይሄ ፍልስፍና በኢራቅ አካባቢ ነው የሚመጣው፣ በኢራን በዛ አካባቢ ነው የመጣው። ይህን ፍልስፍና መጣባቸው አላህ ምን እየሰራ ነው ሲላቸው እዝኩኝ አልነግርህም አንተ ከመድረኩ ላይ ውረድና እዛሁኝ እነግርሃለሁ አሉ። ለቀቀላቸው፣ ወጡ። ከወጡ በኋላ አላህ ሚሳ አሁን እየሰራ ያለው እንዳንተ አይነት ሙጅሪሙን እዛ ያወርዳል፣ እኔን እዚህ ይጠቅላላል። በጣም ይችላሉ መመለስ ለሰው ማለት ነው። وأن نظام هذا الكون የዚህ universe ስርዓት المنضبط የተዋቀረ የተቀናጀ الدقيق የረቀቀ አጉደለሁ የማይቀር ነው። من مدبر ከአስተናባሪ حكيم ጥበበኛ የሆነ مدبر ማለት የሚያስተናብር የሚያንቀሳቅስ ማለት ነው። ዓለምን የሚያስተናብር ማለት የሚያንቀሳቅስ ዓለምን ማንኛውንም ነገር ወጪውን ችሉ حكيم ጥበበኛ የሆነ ጌታ ከጀርባው አለ። ጥበበኛ ማለት ደግሞ እያንዳንዱን ነገር በቦታው የሚያስቀምጥ ማለት ነው። በተስማሚ ቦታ የሚያስቀምጥ ጥበበኛ የሆነ ቀዲር ችሎታ ብቃት ያለው የአቅም ነው። አሊምን አዋቂ የሆነ እነዚህ የተሟሉለት አካል ነው ለዛ ዓለም ጌታ መሆን የሚችለው። አንድ ንጉስ አንድ ንጉስ ቀድር ሊሆን ይችላል አንጻራዊ፣ እሺ ሙደብር ሊሆን ይችላል፣ ሐኪምም ሊሆን ይችላል፣ አሊም ግን ላይሆን ይችላል። እያንዳንዱ አካል ምድር ላይ ያለ እንደዚህ አይሟላለትም። እነዚህ ባህሪያቶች ለጌታ ብቻ ነው የሚሟሉት። የለም የተወሰነ ሶስት ሰዎች ሲቷሉት እንዲያል የሚያስተዳድረውን ሰው ሁሉ ስሙን ያውቃል። ላይ ያለ ጠቅላይ ሚኒስትር እኛ መኖራችን ያውቃል። ተማሪዎች አሉ አርባ ምንጭ ሙስሊም ተማሪዎች መምህርና ተማሪን አያውቅም። መን አንከረ የካደ የተቃወመ ከሆ ይህ ሰው ይህን ስርዓቱን የጠበቀ ዓለም መን አንከረ የካደው ይህን አላህን የካደው ከሆ ይህ ሰው የማፋቂዱን ለአቅሊ ወይ አእምሮውን ያጣ ነው። አው ሙካቢሩን ወይ ለትዕቢት የተወጠረ ነው። ኩራተኛ ቀድ አልጋ አውጥቶ ጥሏል። አቅለሁ አእምሮ ወሰፋሃ አጃጅሏል። ነፍሰው ራሱን አጃጅሏል፣ አጫጭሏል። ራሱ ውድቀት ላይ ጥሏል፣ ራሱን እያወቀ ወሃዳ ይህ ደግሞ ላዕብረተ ቢህ ምንም ትኩረት ውስጥ ቁጥር ውስጥ አይገባም፣ ተጽዕኖ የለውም። ይህ ቁጥር ውስጥ አትክፈተው። ጀዝባ በጀዝባ ትመራለህ እንዴ? እብድ ነው ይሄ። አንድ እብድ ነው ወይ ኩራተኛ ነው? ዝም ብሎ በትዕቢት የተወጠረ በትዕቢት የተወጠረ አልከተልም ሐቅን ያለ አንተ ምን ተጽዕኖ አለው አንተ ላይ? ራሱ ዘራሱ ይጠፋል። በቃ እንደዛ ነው። ላዕብረተ ቢህ ቁጥር ይታይ ይገባል። ተጽዕኖ አይኖረውም። ሰላም አለይኩም ረመቱላ